ሶስተኛው መሰረት ማዕሪፈቱ ነቢ ስ ሰለም ነው ወደ እሱ እንሸጋገራለን ልብ በሉ እስካሁን ሁለቱን መሰረቶችን ስንመለከት አንድ ሰው እምነቱን በመረጃ ላይ እንዲመረኩዝ የሚያደርጉ ማብራሪያዎችን ነው ሙአሊፍ ያከሉት አሁንም መልክተኛውን ማወቅን አስመልክቶ አንድ ሰው ስለሳቸው መልክተኝነት የሚሰጠው ምስክርነት ተገቢ እንዲሆን ቢያንስ በቂ የሆነ የእውቀት ደረጃ እንዲኖረው የሚያደርገውን ማብራሪያ ሊሰጡ ነው الأصل الثالث معرفة نبيكم محمد صلى الله عليه وسلم وهو محمد بن عبد الله بن عبد المطلب بن هاشم وهاشم من قريش وقريش من العرب والعرب من ذرية إسماعيل بن إبراهيم الخليل عليه وعلى نبينا أفضل الصلاة والسلام وله من العمر ثلاث وستون سنة منها أربعون قبل النبوة وثلاث وعشرون نبيا رسولا نبئ بإقرأ وأرسل بالمدثر وبلده مكة بعثه الله بالنذارة عن الشرك ويدعو إلى التوحيد والدليل قوله تعالى يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمن تستكثر ولربك فاصبر ومعنى قم فأنذر ينذر عن الشرك ويدعو إلى التوحيد وربك فكبر أي عظمه بالتوحيد وثيابك فطهر أي طهر أعمالك عن الشرك والرجز فاهجر الرجز الأصنام وهجرها تركها والبراءة منها وأهلها وأشهد أن محمد رسول الله ሲል ምንድነው አውቆ የመሰከረው የሰው ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን ብለናል ስለዚህ ይህ ምስክርነት በእውቀት ላይ የተመረኮዘ እንዲሆን ጥቂትም ቢሆን ስለ እሳቸው ማንነት ማብራራት ፈልገው ነው الأصل الثالث ሶስተኛው መሰረት ይላሉ ማዕሪፈቱ ነቢይኩም ይላል እኔ ዘንድ ሙሐመድን ስለ ላሁ ለ ወሰለም ማዕሪፈቱ ነቢይኩም ያኒ ሙሐመድ ለ ሰላት ሰላም ነቢያችንን ማወቅ ነው طيب ስለ እሳቸው በአጭሩ ለመብራት من قال المؤلف وهو محمد بن عبد الله وهو محمد بن عبد الله ابن عبد المطلب ابن هاشم ساتشو محمد የአብደላህ ልጅ ናቸው የአባታቸው ስም አብደላህ ነው የአያታቸው መጠሪያ ደግሞ አብዱልሙጠሊብ ነው አብዱልሙጠሊብ እውነተኛ የመጀመሪያው ጀምሮ የነበራቸው ስም አብዱልሙጠሊብ አይደለም ሸይባህ ነው አይደለም ለምንድን ነው አብዱልሙጠሊብ የተባሉት ሙጠሊብ አጎታቸው ነው የዚህ አብዱልሙጠሊብ ወይም የሸይባ አጎታቸው ሙጠሊብ ነው እሳቸው አክስቶቻቸው በኩል ነበር ያደጉት መጀመሪያ ላይ ህፃን ሆነው ከዛ አጎታቸው ከኛ ጋር መሆን አለበት ብለው ከአክስቶቻቸው በእናታቸው በኩል ካሉ ወገኖች ማለት ነው ይዟቸው ወደ ነበሩበት ቦታ ሲመጡ በጉዞ እና በፀሐይ ባቧራ መልካቸው ተቀይሮ ነበር እና እዛ ሲደርስ እሳቸው ማለት ሙጣሊብ ባሪያ ገዝቶ የመጣ መሰላቸውና ሰዎች ሀዳ አብዱል ሙጣሊብ አሉ የሙጣሊብ ባሪያ ነው አሉ ከዛ በኋላ በቃ እንደ ቅጽል ስም ይሄ ነገር ተጣበቀባቸው ማለት ነው አብዱል ሙጣሊብ ተባሉ ኢብን ሃሽም ይባላሉ የሃሽም ልጅ ናቸው እሳቸው ማለት ነው ሃሽምም ራሱ ስማቸው አምር ነው ተብሏል አለ ኩል ሐል የእሳቸው ዝርያ የት ድረስ እንደሆነ ያው የተወሰነው የሚታወቅ አለ ከዛ በኋላ ደግሞ ኺላፍ ያለበት አለ ማለት ነው ይሄን ድረስ ካወቅን በቂያችን ነው وهاشم من ቁረይሽ هاشم ደግሞ ከቁረይሽ ዝርያ ናቸው ቁረይሽ ማለት አስሉ የሰው ስም ነው ነضر ብን ኪናና የተባለው ነው ቁረይሽ የሚባለው ነضر ብን ኪናና ማለት በረሱል ሰለም የዘር ግንድ ውስጥ ያለው አንዱ ከአያታቸው መካከል አንዱ ነው ማለት ነው طيب እና የነዚህ ሰዎች እነዚህ ቁረይሽ የሚባሉት ጎሳዎች ዘር ግንድ ወደ እነሱ ወደዚህ ሰው ይመለሳልና ነው ቁረሺ የሚባለው አንድ ሰው ከነሱ ጎሳ ነገድ ውስጥ ከተመደበ ወቁረይሽ ምን العرب ቁረይሽ ደግሞ ከአረብ ጎሳዎች ይመደባሉ طبعا عرب የሚባሉት እዚህ ላይ ሲያብራሩት ሙአሊፉ والعرب من ذرية ኢስማዒል ኢብን ኢብራሂም ይላሉ አረቦች ከኢስማዒል ኢብን ኢብራሂም አለይሂ ሰላም ዝርያዎች ናቸው ይላሉ እነዚህ አረብ ሙስተዕሪባዎች ናቸው አረቦች ሁለት አይነት ናቸው ይባላል አረብ ዓሪባ እና አረብ ሙስተዕሪባ አረብ ዓሪባ የሚባሉት መጀመሪያውን የነበሩ ናቸው እንግዲህ እንደሚታወቀው ኢስማኤል ኢብራሂም ሃጀርንና እስማኤልን ትተው በሄዱበት አጋጣሚ ጠይብ ሀጀር ለእሷና በተለይ ለልጇ ደግሞ ውሃና ምግብ ፍለጋ ተመላልሳለች እና በዛን ጊዜ ወደ እነሱ የቀረቡ አንድ የአረብ ጎሳዎች ነበሩ፣ ጁርሁም የሚባሉ እዛው ሰፈሩ። እነሱ እነዚህ ጁርሁም አረቦች ናቸው። ተባባ ስለዚህ እነዚህ አረብ አሪባ ናቸው ማለት ነው። ከመጀመሪያዎቹ መጀመሪያም ከነበሩ አረቦች ይመደባሉ። ሌሎችም አንዳንድ ጎሳዎች እንደ ቃህጣን የመሳሰሉት እዚህ ውስጥ ይገባሉ ማለት ነው። እና ግኝታቸው በየመን በኩል የየመን ሰዎች እንደነበሩ ይነገራል። እነዚህ እዛ አካባቢ ከሰፈሩ በኋላ እስማኤልም እዛው ኖሮ አድጎ ከነሱ አንዷን አገባ። ስለዚህ በሱ በኩል የተላለፈው ዝርያ በአጠቃላይ ያው ሙስተዕሪባ ናቸው ማለት ነው። ምክንያቱም ቋንቋን ከነሱ ተምሮ ከዛ በኋላ አረቦች ሆኑ እና የእስማኤል ዝርያዎች በአጠቃላይ ያው አረብ ሙስተዕሪባ ናቸው ማለት ነው እና አብዛኛዎቹ ዘመን የነበሩ ቁረይሾችም ሌሎችም በኢስማኤል በኩል ይመጣ የአረብ ዘር ናቸው ማለት ነው والعرب من ذرية إسماعيل بن إبراهيم الخليل عليه وعلى نبينا أفضل الصلاة والسلام እናም የኢብራሂም አልኸሊል ልጅ የሆኑት ኢስማኤል ዝርያ ናቸው ማለት ነው በኢብራሂም እና በእኛም ነቢይ ላይ ታላቅ ሰላትና ሰላም ይውረድ ይላሉ طيب እንደዚሁም ስለ መልእክተኛው ምን ያለው አለፍ ብሎ ወለሁ ምን العمر 63 ሰነተን እሳቸው እድሜያቸው ስንት ነበር መጨረሻ ሲሞቱ 63 ዓመት ነበር ይላል منها 40 قبل النبوة ከነዚህ ዓመታት መካከል አርባ ዓመታትን ያሳለፉት ከነብይነት በፊት ነው ከነብይነት በፊት ራሱ አላህ Subhanahu Wa Ta'ala ለነብይነት አዘጋጅቷቸው ነበርና ከሌሎች በተለየ መልኩ ከብዙ ነገር ተጠብቀዋል ጣዖትን አላመለኩም طيب ሌሎች ከሰዎች ልማድ ጋር የተገናኙ መጥፎ ስራዎችን አልሰሩም አልተሳተፉም እንዲያውም ሰዎች ዘንድ በመልካም ነገር ነበር የሚታወቁት ሐታ ዒባዳ ለብቻ ለአላህ ዒባዳ ያደርጉ ነበር ነቢይ ከመሆናቸው በፊት ጋር ሒራ ሄደው ዒባዳ ያደርጉ ነበረ እና ከዛ በኋላ ነው ወሕይ የወረደላቸው منها 40 قبل النبوة و23 نبيا ورسولا 23 ዓመት ደግሞ ነብይና ረሱል ሆነው አሳልፈዋል ማለት ነው ኑብአ ቢኢቅራ ነብይ ሆነው መጀመሪያ የተሾሙት ኢቅራ የሚለው አንቀጽ ሲወርድ ነው ኢቅራ የሚለው አንቀጽ ሲወርድ ነው ወኡርሲለ ቢልሙደሲር አልሙደሰር የሚለው ምዕራፍ ሲወርድ ደግሞ ረሱል ሆነ ያዩሃ አልሙደሰር የሚለው ሲወርድ ማለት ነው ታዲያ ምንድን ነው ነብይና ረሱል ልዩነቱ የሚለው በዑለማዎች መካከል ሰፊ የኪላፍ ርዕስ ነው ብዙዎች ዘንድ የታወቀ አንድ አባባል አለ ነብይን አስመልክቶ هو الذي أوحي إليه ولم يؤمر بتبليغه ይላሉ ረሱልን አስመልክቶ ደግሞ ኡሚራ ቢተብሊግ ይላሉ ግን ይሄኛው ብዙ የሚያስኬድ አባባል አይደለም ነብይ ሆኖ ለራሱ መመሪያ ብቻ ወህይ የሚወርድለት የለም ወህይ ከወረደለት የግድ ሌሎች ማስተላለፍ አለበት እኛም ቁርአን ላይ የምናየው ነገር ሁሉ ነብያት ሁሉ ተልእኮ እንዳላቸው ነው ነብያት ሁሉ ተልእኮ እንዳላቸው ነው ስለዚህ ነብያትን ስንልክ ይላል አላህ Subhanahu Wa Ta'ala ሁሉም ያስተባብሉ ነበር ይላል ለምሳሌ ነብያትን በላክን ቁጥር ሁሉም ነብያት አስተባበሩ ይላል ስለዚህ ነብያት ተልከውናል ማለት ነው ወደ ህዝቦች እና ይሄ የሚያሳየው ነዓም ይሄ አባባል ትክክል እንዳልሆነ አንዳንዶቹ ጭራሽ ልዩነት የላቸውም ያሉ አሉ ሁሉም አንድ ነው ያሉ ይሄ ደግሞ ብዙ ያስኬድ ለምን አላህ ሁለቱን ለያይቶ አስቀምጧል وما أرسلنا من قبلك من رسول ولا نبي إلا إذا تمنى ألقى الشيطان في أمنيته يعني إذا قرأ مالت تمنى مالت الناس زي بوثالي مغايرة ما أدركوا وما أرسلنا من رسول ولا نبي مالته ሁለቱ የተለያዩ መሆናቸውን ያሳያል ይላል አላ ኩል ሐል የተሻለ አባባል አንድ ሁለት አባባሎች አሉ አንደኛው ነብይ የሚባለው ወደ ሙስሊም የሆኑ ሰዎች የተላከ ነው ለምሳሌ እነዚህ ሰዎች ሰልመዋል ወይም ነብይን ተከትለዋል ስለዚህ በዚህ መልኩ ምን ማድረግ እንዳለባቸው ህግጋትን አስመልክቶ ለምሳሌ የሚያስተምራቸው ከአላህ ዘንድ ወህይ ወርዶ ወደዚህ ሂዱ ወደዛ ሂዱ የሚላቸው ጦርነት የሚሆን ሲፈጠር ማለት ነው እንደዚህ እርሻድ የሚያደርግላቸው ነብይ ነው በእነሱ መሀል የሚቆይ ነው ረሱል ግን የሚላከው ወደ ሙኻሊፎች ነው ማለት ካፊር ወደሆኑ ሰዎች ተልኮ ወደ አላህ የሚጠራ ነው ይላሉ طيب وهذا مختاره شيخ الاسلام تيميه የተወሰኑት ደግሞ የሚሉት ነብይ የሚባለው አዲስ ሸሪዓ ያልተሰጠው ነው ረሱል የሚባለው ግን አዲስ ሸሪዓ ነው የተሰጠው ነው ይላሉ ይሄ ከቅድሙ ጋር በተወሰነ መልኩ ይመሳሰላል على كل حال ነገሩ ከሁለቱ ኢንሻአላህ ያወጣል قال وبلده مكة መጀመሪያ የተወለዱበት ሀገር መካ ነው እንደሚታወቀው دعته الله بالنذارة عن الشرك ويدعو إلى التوحيد ከሽርክ የሚያስጠነቅቁና ወደ ወደ ተውሂድ የሚጠሩ ሆኖ አላህ ላካቸው። የዚህም መረጃ ወደሊሉ ቀውሉሁ ተዓላ ያ አዩሃል ሙደሲሩ ቁም ፈአንዝር። አላህ ምን አላቸው? ይህ እንግዲህ መጀመሪያ ከወረዱት መካከል ነው። ይህ አንቀጽ በመካ መጀመሪያ ከወረዱት ምዕራፎች መካከል መደባል። አንዳንዶች እንዲያውም ከእቅራ በፊት የወረደው ይሄ ነው እስከ ማለት ደርሰዋል። ያ አዩሃል ሙደሲር አንተ የተከናነብከው ሆይ። አልሙደሲር አስሉ አልሙተደሲር ነው። ነገር ግን ኡድግመት ታኡ ፊዳል ፊዳል አይደለም አልሙደስር ሆነ ማለት ነው። ይሄ በቋንቋ የታወቀ ስልት ነው። የተከናነቡ ምንድነው መልእክተኛው አለይሂ ሰላቱ ወሰላም ጅብሪልን ባዩ ጊዜ መጀመሪያ ላይ ነገሩ አዲስ ስለሆነባቸው ፈርተው ነበር እና ደሲሩኒ ብለው ነበር፣ ዘሚሉኒ ብለው ነበር። ያንን የሚያመለክት ነው። አንዳንዶች የተለየ ትርጉም ሰጥተዋል። አዩሃል ሙደሲሩ ቢንቡዋ ያኒ ነብይነትን የተከናነብከው የነብይነትን ማዕረግ የተሸከምከው ማለት ነው ብለዋል። አሉ ግን ዛሂሩ ቅድም ያልኩት ነው ቆም ፈአንድር ተነስና አስጠንቅቅ ከምንድን ነው የሚያስጠነቅቁት ከሽርክ ነው ምክንያቱም ለምን ጠይብ ከሽርክ ተጀመረ አሁን ምክንያቱም እሳቸው በነቢነት የተላኩበት ቦታ ላይ ተውሂድ የለም አስላ አብዛኛው ህዝብ ወይም ሁሉም ሽርክ ውስጥ የተዘፈቀ ነው አይደለም ስለዚህ ይህንን ችግር የሚቀርፍ አስተምሮት ነው የሚቀድመው ማለት ነው ወረበከ ፈከብር ጌታህንም አልቅ እሱ ብቻ በማምለክ ስሙንም በማውሳት በመሳሰሉት ነገሮች አለቅ ማለት ነው ወረበከ ፈከብር ወትያበከ ፈጠሂር ልብስህንም አጥራ ልብስህን አጥራ የሚለው ገለጻ ምንን የሚያመለክት ነው ይሄ ዕለማዎች የተለያዩበት አቋም ነው ሐታ እብን ልጀውዝ ፊ ዛድ ልመሲር ስምንት አይነት አቋሎች እንዳሉ ጠቅሷል ሲያበከ ፈጠሂር ማለት ነው አላ ኩሊ ሐል በዋናነት የሚታወቀው ሁለት ነገር ነው አንደኛው ሲያበከ ፈጠሂር ማለት ልብስህን አጥራ ነው ያኔ በግልጽ በሚንጸባረቀው ጉልህ መልእክቱ መሰረት ልብስህን አጥራ ነው ለምን ልብስ የሚጠራው ለሰላት ማለት ነው ጠይብ ከነጃሳና ከመሳሰሉት አጥራ ነው። ሁለተኛውን የተሻለው አቋም ደግሞ ተግባርህን አጥራ ማለት ነው። ምክንያቱም አረቦች ሲያብ የሚለውን ቃል ለተግባር መገለጫ ያደርጉታል። አንድ ሰው በሲያቡ ወይም በልብሶቹ እንደሚገለጸው ሰዎች እንደሚታወቀው በተግባሩም እንደዚሁ ይታወቃል እና ማለት ነው። ወሩጅዘ ፈህጁር እዚህ ቦታ ላይ ሁለት ግራ አለ። ሩጅዝና ርጅዝ ሩጅዝን ቢضم ጣዖት ብለው ፈስረውታል አብዛኛዎቹ። ሌሎችንም ተፍሲሮች ያስተላለፉ አሉ። رجز ግን عذاب ነው በመሰረቱ رجز ከተባለ ከስሪራ እናም ቅጣትን የአላህን ቅጣት ራቅ ማለት እንግዲህ ጣዖታትን በመራቅ ነው በዋነኝነት ከአላህ ቅጣት መትረፍ የሚቻለው እነሱን አግልል ማለት ነው ከነሱ ራቅ ፈህጁር ወላ ተምኑን ተስተክሲር ይህም የላፍ ርዕስ ነው ማለት ተፍሲሩን አስመልክቶ ወላ ተምኑን ተስተክሲር አንደኛው ትርጓሜ ትንሽ ሰተህ ብዙ አትፈልግ ማለት ነው። ወላተም ኑን ምን ማድረግ እንግዲህ መስጠት ነው አስሉ። ተስተክሲር ብዙ ፈልግህ ማለት እና አንዳንዶች ትንሽ ሰጥቶ ለብዙ ብሎ ትንሽ መስጠት የለበት ማለት ትንሽ ውለታ ውለህ ሰዎች ብዙ እንዲያደርጉልህ አስበ በዚህ ምክንያት ብቻ ትንሽ መዋል የለብህም ነው። አኩል ሐል ይሄ አንድ ትርጉም ነው፣ ግን ከዚህ የተሻለ ትርጉም አለ። ምንድነው ወላተም ኑን ተስተክሲር በዚህ ኃላፊነት ያለ ምክንያቱም አንድ ነገር ስንፈስር ከምን አንጻር ነው ከሲያቁ አንጻር ነው አይደል ሌሎች አንቀጾችን አብረን እንመለከት ከምን ጋር ነው አሁን የስራ ጊዜ ነው ተነስና ሰዎችን አስጠንቀቅ እየተባሉ ነው እና ይህን ስታደርግ ላተምን ተስተክቲር ብዙ ሰርቻለሁ ለፍቻለሁ ብለህ አትመጻደቅ ማለት ነው ተባባን ላተምኑን ያኒ ማን የሚያሳይ ነው ይሄ መመጻደቅን ያሳያልና ለፍቻለሁ እንዲህ አድርጋለሁ ብለህ አትመጻደቅ ለአላህ የፈለገውን ያህል መስዋዕት ብትከፍል ትልቅ አይደለም ማለት ነው ለዚህ ነው ቀጥሎ ምናለ ወሊረቢከ ፈስቢር ለጌታህን ብለህ ትዕግስት አድርግ ለጌታህን ብለህ ትዕግስት አድርግ ለሌላ ብለህ ሳይሆን ለጌታህ ብለህ ማለት ነው ሰብር ለአላህ ተብሎ ነው የሚደረገው በአላህም ላይ ነው ማለት በሱ በመታገዝ ማለት ነው ወስቢሩ ማ ሰብሩከ ኢላ ቢላህ እንደሚለው طيب እነዚህ ነገሮች ሙአሊፉ አብራሩልን ምን አሉ ቁም ፈአንዚር ማለት አሉ ወመዕና ቁም ፈአንዚር ማለት ዩንዚሩ አን ሽርክ ወየድዑ ኢለ ተውሂድ ከሽርክ በማስጠንቀቅ ወደ ተውሂድ የሚጠሩ እንዲሆኑ የሚያሳይ ነው ማለት ነው وربك فكبر ጌታን አልቅ ሲባል ደግሞ አይ አዕظምሁ ቢተውሂድ በተውሂድ አልቀው ማለት ነው በዋነኝነት በተውሂድ ነው አላህ ለሱ ብቻ አምልኮ እንደሚገባ ከሱ ውጭ ያሉት አምልኮ እንደማይገባቸው በማወጅ ይህን ተግባራዊ ማድረግ አላህን ማላቅ ነው ወሲያበከ ፈጣሂር የሚለውን ደግሞ ሲብራሩ ምን አሉ አይ ጣሂር አዕማለከ ምን ሽርክ ተግባራትህን ከሽርክ አጥራ ማለት ነው አሉ ቅድም እንደተነጋገርነው ወሩጅዘ ማለት ደግሞ አሩጅዙ አልአስናሙ ሩጅ የተባለው ጣዖታት ናቸው አሉ። ወሀጅሩሃ ጠይብ፣ እንዴት ነው ጣዖታትን ሀጅር ማድረግ በምንድን ነው የሚገለጸው? ቃል ተርኩሃ ወልበራአቱ ሚንሃ ወአህሊሃ ጠይብ፣ እነዚህን መተው ነው ጣዖታትን መተው አለማምለክ ማለት ነው። ከነሱ ራስን ማጠራትና መጥራራት ማጥራት ሲባል አለመፈጸም ብቻ ነው ይመስለን ይችላል። መጥራራት ማለት እና ከነሱ የጸዳን መሆናችንን እነዚህን እንደማናመልክ አምላክ አላህን ብቻ እንደምናመልክ መናገርና ማሳወቅ ማለት ነው እንደዚሁም ወልበራአቱ ሚንሃ ወአህሊሃ ከሽርክ ባለቤቶችም እንደዚሁ አንዳንድ ንሰኮች ላይ ጭማሪ አለ ወአዳወቱሃ ወአህሊሃ የሚል አለ على كل حال هي ليلة جماري طيب وفراقها وفراقها وأهلها ይላል ይሄኛውም ጭማሪ ነው እናንተ ጋር የለም አይደል ወፊራቁሃ ወአህሊሃ እነሱን መለየትና ከእነሱ ባለቤቶች መለየት ነው على كل حال ይሄ ስለ ሂጅራ ስናወራ ተወሰነ መልኩ ይጠቀሳል ኢንሻአላህ ለፍ ብለን أخذ على هذا عشر سنين يدعو إلى التوحيد وبعد العشر عرج به إلى السماء وفرضت عليه الصلوات الخمس وصلى في مكة ثلاث سنين وبعدها أمر بالهجرة إلى المدينة والهجرة الانتقال من بلد الشرك إلى بلد الإسلام والهجرة فريضة على هذه الأمة من بلد الشرك إلى الإسلام وهي باقية إلى أن تقوم الساعة قال أخذ على هذا عشر سنين يدعو إلى التوحيد ይህን በማድረግ አስር ዓመት ፈጀባቸው ወደ ተውሂድ ሲጠሩ አለ ወደ ተውሂድ ሲጠሩ ምን ማለት ነው መልክተኛው አለ ሰላቱ ወሰላም ለአስር ዓመታት በዋነኝነት ትኩረት ያደረጉት ተውሂድ ላይ ነበር ከዛም በኋላ ተውሂድ ላይ ነበር ተውሂድ አልቀረም አስር ዓመት ብቻ አይደለም ዳዕዋ በተውሂድ ላይ ያልጠነጠነው እስኪ ሞቱም ድረስ ተውሂድ ነው እንዲያውም ሊሞት ሲሉ ምንድን ነው የተናገሩት መልክተኛ لعن الله اليهود والنصارى اتخذوا قبور انبيائهم መሳጅድ ዩሐዚሩ ማ አይደለም እንዴ ይሄንና ይሄን የመሳሰሉ ነገሮችን ተናግረዋል ስለዚህ የዳዕዋቸው ጅማሬ ተውሂድ ነው ሆኖ መጨረሻቸውም ተውሂድ ነው መሀል ላይም እንደዚሁ ነገር ግን በመሀል የተደነገቁ አዳዲስ ህግጋት የበዙት ከዛ በኋላ ነው ብዙ ጊዜ መልእክተኛው አለይሂ ሰላቱ ወሰላም ለአስር ዓመት ወደ ተውሂድ ተጣሩ ሌላ ምንም ነገር ሳይቀላቅሉ ይባላል ፊልሐቂቃ እንደዛ አይደለም ተውሂድ ላይ ትኩረት ተደርጓል በዋነኝነት ይሄ ነው ግን ሌሎች መሰረታዊ የሆኑ በሁሉም ነቢያት ዘንድ የታወቁ የስነ ባህሪ መገለጫዎችን መልክተኛው አስተምረዋል። በዛን ሰዓት ነው ጃዕፈር በዛን ዘመን ነበር ወደ ሀበሻ ተሰዶ የመጣውና እነ ነጃሺ በጠየቁት ጊዜ ረሱል ሰለላሁ ያደርጋሉ ሲል ቢማ ያእምሩኩም ተብሎ ሲጠየቁ ማለት ነው ያእምሩና ቢሲለት አልአርሐም ወከዛ ወከዛ ብሎ ነገር ተናግራል። ዝምድናን መቀጠል ሐታ በከተ ነገር አለመብላት የመሳሰሉ ነገሮች ሁሉ ነበሩ ይዛኔ ማለት ነው እና ይሄ የሚያሳየው በዛን ጊዜም ቢሆን መሰረታዊ የሆኑ ዋነኛ የእስላም መገለጫ ስነ ባህሪያት ወይም ስነ ምግባሮች የታወቁ እንደነበሩ ያእምሩና ብሲድቅ ወልዓፋፍ ብለው ተናግሯል ሲድቅ እውነት መናገርን ከመጥፎ አጸያፊ ነገሮች መቆጠብን የመሳሰሉ ነገሮች ሁሉ መልክተኛው በዛን ሰዓት ያው አስተምረዋል قال وبعد العشر عرج به الى السماء عشر ዓመት ይህንን በዚህ መልኩ ካስተማሩ በኋላ ዑሪጀ ቢሂ ኢለሰማ ወደ ሰማይ አላህ ስብሐ ወተዓላ እንዲወጡ አደረጋቸው። ዑሪጀ ቢሂ ኢለሰማ ይሄ የምታወቀው የሚዕራጅ ክስተት ነው። ኢስራእና ሚዕራጅ አንድ ሌሊት ነው የተከሰተው። ይህን የሚያመለክቱ ሐዲቶች ተቅሪበን በጣም ብዙ ናቸው። ሶሒሐይን ወገይሪሂማ ሁሉም ዘንድ የታወቀ ርዕስ ነው። እናም በዚህ ጊዜ እንደሚታወቀው መልእክተኛው ወደ አላህ አድርገው እንዲያርጉ አድርጓቸው ከዛ በኋላ አላህ ዘንድ በቀጥታ ተነጋግረዋል። ስለዚህ መልእክተኛው ዐለይሂ ከሊሙላህ ናቸው ማለት ልክ እንደ ሙሳ ከሊሉላህ ከመሆናቸው ጋር يعني جمع له ما تفرق بين إبراهيم እሳቸው ከሊልም ናቸው ከሊምም ናቸው طيب እሳቸው ይዛኔ እንግዲህ ወደ አላህ ነው የወጡት ሲባል አላህ ከላይ መሆኑ ግልጽ የሆነ ማሳያ ነው ሰላት ግዴታ የተደረገባቸው በዚህ ሁኔታ ነው ይሄ የሰላትን ክብደት ያሳያል ወፉሪضት عليه الصلوات الخمس አምስቱ ሰላት ግዴታ ሆኖ ተደነገገባቸው በእሳቸውና በኡመታቸው ላይ ማለት ነው እንደሚታወቀው መጀመሪያ ላይ አላህ Subhanahu Ta'ala የደነገገው 50 ሰላት ነበረ። ከዛ በኋላ ሁለተኛው ሲወርዱ ስድስተኛው ሰማይ ላይ ሙሳ ነበሩና ሙሳ ይህንን አይችሉም ህዝቦችህ የኔ ህዝቦች እኔ ሞክሬያቸዋለሁና ያንተ ደግሞ ደካሞች ስለሆኑ ይበልጥ አስቀንስ እያሏቸው ወደ አላህ እየተመለሱ ላይ እየወጡ እያናገሩ እያስቀነሱ አምስት ከደረሰ በኋላ አላህ Subhanahu Ta'ala ይሄ አምስት ቢሆንም ግን አጅሩ የሀምሳ ሰላት አጅር እንደሆነ ተናግሮ ይሄን ደንግጓል። ከዛ በኋላ አይቀየርም። አላህ ይሄን ነገር እንደማይቀየር ተናግሯል ማለት ነው። እናም ከዛ በኋላ ወሰላ ፊ መከተ ሰላተ ሲኒን መካ ሶስት ዓመታትን ይሄ የተደነገገውን የአምስት ወቅትን ሰላት ሰግደዋል። ከዛ በፊት ሰላት ነበር ወይስ አልነበረም? ከዛ በፊት እንዲሁ ዝም ብሎ የሚሰገዱ ሰላቶች ነበሩ፣ ገደብ የሌላቸው ጠዋትና ማታ። ለምሳሌ መልእክተኛውና ሰሃቦች አንዳንድ የሚሰግዷቸው አላህን የሚያመልኩባቸው ሰላቶች ነበሩ። ግን በዚህ መልኩ አምስት ወቅት ሆኖ በእነዚህ ረካዓዎች የተደነገገው ከዚያ በኋላ ነው ማለት ነው وبعدها أمر بالهجرة إلى المدينة ከዛ በኋላ ወደ መዲና እንዲሰደዱ ታዘዙ ይላል ስለ ሂጅራ ሲያወሩማል والهجرة الانتقال من بلد الشرك إلى بلد الإسلام ሂጅራ ስደት ትርጉሙ ምንድነው ከሽርክ አገር ወደ ኢስላም አገር መጓዝ ነው አሉ ቃል ወሂ ባቂየቱን ኢላ አን ተቁመ ሰዓ ይህ ሂጅራ ሰዓቱ እስኪደርስ የቂያማ ቀን እስኪደርስ ድረስ ግዴታ ነው፣ አይቀየርም ማለት ነው። ያኔ የተደነገገ ነገር ከመሆኑ ጋር አልተሰረዘም። መልእክተኛው ዓለይሂ ሰላቱ ወሰላም መካን ከተቆጣጠሩ በኋላ ምን ብለው ነበር? ላ ሂጅረተ በዕደል ፈትሕ ብለዋል። ላ ሂጅረተ ሚን መካ ማለታቸዋል። ምክንያቱም ያና ሳረት ዳረ ኢስላም መካ የኢስላም ሀገር በመሆኗ ነው እንጂ ሙሉ ለሙሉ ሂጅራ የሚባል ነገር ተሰርዟል ማለት እንዳልሆነ የሚያሳዩ በርካታ መረጃዎች አሉ። እዚህ ላይ አንድ መጥቀስ የሚገባን ነገር አለ ሙአሊፉ ስለ ሂጅራ ሲያወሩ አልእንትቃል ሚን በለድ ሽርክ ኢላ በለድ ልእስላም ይላሉ ከሽርክ ሀገር ወደ ኢስላም ሀገር መሰደድ ነው አሉ የሽርክ ሀገር የሚባለው ወይም የኩፍር ሀገር የሚባለው ምን ሲሆን ነው የኢስላም ሀገርስ የሚባለው ምን ሲሆን ነው ምን ማሟያዎች ያስፈልጉታል የሚለው በዑለሞች መካከል የተወሰነ ላፍ የተስተናገደበት ርዕስ ነው የተወሰኑት ይህንን የምንለይበት ባቢጥ ወይም መለያ በአብዛኛው የሚንጸባረቀው ፍርድና ተፈጻሚነት ያለው ሺዓር የሙስሊሞች ከሆነ ይሄ በለደል ኢስላም ይባላል ይላሉ። ካልሆነ በተቃራኒ ማለትም የኩፍር ህግና መሳሰሉት ነገሮች የበላይ ሆነ የሚንጸበር ከሆነ በለደል ኩፍር ይባላል ይላሉ። የተወሰኑት ደግሞ ከሰዎቹ ጋር በተያያዘ የሚፈርዱት ፍርድ ብቻ ሳይሆን ማለት ነው ከሰዎቹ ጋር በተያያዘ ይህንን ነገር የሚሉ አሉ። ሰዎቹ ሙስሊሞች ከሆኑ ሰዎቹ ካፊሮች ከሆኑ ማለት ነው አላኩል ሐል ሌሎች አባባሎችም አሉ ግን አንድ ማወቅ የሚገባን ነገር አንደኛ በለት ሽርክ ወይም በለት ልእስላም ሲባል በውስጡ ያሉት ነዋሪዎች ላይ የሚሰጥ ፍርድ አይደለም ይሄ ጥቅል በሆነ መልኩ የሀገር ሁኔታ የተመለከተ ፍርድ ነው በየትኛውም አገር ላይ ቢኖር አንድ ሰው ይህ የሽርክ ሀገር ነው የሚባለው ከውን ነገር አንጻር ሊሆን ይችላል። አንዳንዶች እንደሚሉት ግን ውስጡ ያሉ ሰዎች ሁሉ ሙሽኮች ናቸው ማለት አይደል ሰዎቹ ላይ የሚሰጥ ፍርድ አይደለም ይሄ። ሰዎቹን አስመልክቶ ፍርድ የሰጡ አሉ፣ ከዛ ተነስተው ማለት ነው። ግን በጥቅሉ ይሄ ፍርድ ሲሰጥ ሰዎቹን የተመለከተ ፍርድ አይደለም። እንደዚሁም ደግሞ በለድ እስላም ሲባልም እንደዚሁ ካፊሮችም ሊኖሩ ይችላሉ። ገባን? ይሄን ማወቅ ያስፈልጋል ነው። ሌላው ደግሞ ይህ ፊል በቁርአንና በሐዲስ የተቋጨ ጉዳይ አይደለም። ምን ሲሆን ነው በለድ እስላም የሚባለው ምን ሲሆን በለድ ኩፍር የሚባለው የተቋጨ ጉዳይ አይደለም በተለይ በአሁኑ ዘመን እንደ ድሮ አይደለም ምክንያቱም በድሮ ዘመን የነበሩ ዑለማዎች በብዛት አብዛኛዎቹ ዑለማዎች የሚሉት بلد الإسلام يبالو إذا كان شعائر الإسلام ظاهرة طيب ويحكم أهلها بشريعة الإسلام الذي نزيه نقر إلى له كذا ውጭ ያለው ደግሞ የኩፍር ሀገር ነው ይላሉ እና በአሁን ዘመን ግን ሻዓኢር እስላም አንዳንድ ظاهر ይሆንና ግን قد لا يحكم حكامها በሸሪዓት ልእስላም አንዳንድ ጊዜ ማለት ነው በል ያሕኩም ብልቀዋኒን ወቅዕያ ይህንን አሁን አንዳንድ ሰው ደፍረው በተለይ አንዳንድ ፈታዎችን ይዘው ይሄ ምንም ቢሆን ሰዎቹ ሙስሊም ነን ቢሉም የኩፍር ሀገር ነው በእስላም ህግ መሰረት የማይተዳደር ከሆነ ይሄ የኩፍር ሀገር ነው ለማለት የሚደፍሩ አሉ ናም ይህን የሚመስል ፈትዋ ይሰጡ አሉ ግን እነዚህ ዑለማዎች ይቺን ብቻ ነጥሎ አይደለም የተናገሩት ሌሎች ነገሮችንም ጨምሮ ከሱ መካከል በእስላምም ህግ የማይፈርዱ ከሆነ ምናምን ይሄ ሙስሊም ሀገር አይደለም የሚለው ነገር አስፍረዋል ስለዚህ ይህን ነጥሎ መውሰዱ ብቻ ተገቢ አይደለም። ይህን ነጥሎ የተናገሩም ካሉ ግን ይሄ ብዙ የሚያስኬድ አይደለም፣ በተለይ በአሁን ዘመን ማለት ነው። ያን አንዳንድ ሀገሮችን አስቡ። ለምሳሌ እነዚህን ሀገሮች የኩፍር ሀገር ልናቸው ነው። አንዳንድ የአረብ ሀገሮች አስብ። ለምሳሌ ኩዌት፣ ኢማራት፣ አቡዛቢ ኢማራት ይገባል ወይ ሌሎችም እንዲህ አይነት ሀገሮች ምስር፣ ይሄን የካፊር ሀገር ልንለው ነው? ላ አያስኬድም። ይሄ ይግባባል። ከዚህ ጋር ተያይዞ ደግሞ ብዙዎች የካፊር ሀገር የሚባለውና ዳር አልሐርብ የሚባል ያኒ ዳር አልኩፍርና ዳር አልሐርብን በአንድ አይን የሚያዩ አሉ ናም አንዳንድ ፉቃዎች ይህን ነገር ተናግረው ሊሆን ይችላል ግን ያ ከነበረው ሁኔታ አንጻር ነው ወኢላ ዳር አልኩፍር ቢባል ራሱ የግድ ዳር አልሐርብ አይደለም ምክንያቱም ሁሉም ካፊር ሐርብይ ነው እንዴ ሁሉም ካፊር ሐርብይ አይደለም ጦረኛ ተብሎ የሚሰጥ አይደለም አይደለም እንዴ طيب ይህን ካወቅን ዘንድ የምንሰጠው ፍርድ የግድ ቃላት ላይ የተመሰረተ መሆን የለበትም። በቃ ሁለት ብቻ አማራጭ ስላለን ምን እናደርግ ወይ እዚህ ውስጥ ወይ እዚህ ውስጥ መክተት ስላለብን ባይስማማንም በቃ የምናደርገው አንድ ውስጥ መክተት የለብንም። እንደዛ አይደለም ፊቅህ ተጓባ። ምክንያቱም በቁርአንና በሐዲስ ያልተጠቀሱ ስያሜዎች ላይ ፍርዶችን ማንጠልጠል የለብንም። ደግሞ አለ በቁርአንና በሐዲስ ያልተጠቀሱ ስያሜዎች ላይ እስላማዊ ፍርድን ማንጠልጠል የለብንም። ምክንያቱም በዚህ መልኩ እንዲተቅሲም ተደርጎ አልመጣም በቁርአንና በሐዲስ። ለዚህ ነው ሸይኹል ኢስላም ተይሚያ አንድ አጋጣሚ ስለ ማርዲን ሰዎች ማርዲን የሚባል ሀገር ላይ ስላሉ ሰዎች ተጠየቀና ከዛም ራሱ ሂጅራ ማድረግና አስመልክቶ እንዴት ነው የሚጠየቅ ተጠየቀና ይሄኛው በለድ ሲልም ነው ወይስ በለድ الحرب ነው የሚጠየቅ ሲቀርብለት የመለሰው መልስ በለድ ሲልምም አይደለም ሁለት ያኒ በለድ الحربም አይደለም ማለት የግድ ሁለቱም ብቻ አማራጭ ሰጥተህ ከዛ ፈተና አይደለም ሀና ለብቻ ሰጥተው ሀመሯ መልስ የለም ይል ከሌለ ይጨነቃል በቃ ምን ያደርጋል ከሁለት አንዱ የሚቀርበውን ይመርጣል አይደል እንደዛ አይደለም ሸሪዓ እና ይሄም አይደለም ይሄም አይደለም ማለት ያኔ ይሄ እንደየ ሁኔታው ይለያል እንደ ሰዎቹ እንደ ሁኔታው እንደ ቦታው ማለት አንድ ሀገር ራሱ ብዙ ነገሮች አሉ ማለት መካከል እና ይለያያል አላ ኩሊ ሐል በውስጡ ያሉትን ሰዎች አስመልክቶ ሂጅራን አስመልክቶ ሲጠየቅ ደግሞ إذا كان يمكنه إقامة دينه እዛ ውስጥ ማለት ነው إذا كان لا يمكنه إقامة دينه ይሄኛው ሂጅራ ማድረግ ግዴታው ነው ይላል ዲኑን ማቆም የማይችልበት ማቆም ማለት ዲኑን ማንጸባረቅ መተግበር ልብ ሸዓኢር ልስላም ዛሂራ ከሆነች ምናምን አይደለም ያለው እሱ إقامة الدين ብቻ ዲኑን መተግበር የማይችልበት ደረጃ ላይ ካለ ከዚህ ሂጅራ ማድረግ ግዴታ ግዴታውን ይላል ምክንያቱም ዲንን መተግበር ግዴታ ነው ማለት የሚል ዋጅብ ኢላ ቢፈው ዋጅብ ከዚህ አንጻር ዲኑን የመሰለ ነገር የለም ትልቁ አንጥሮ ሀብት ሌላም ሀብቱን ትቶ ቢሆን እንኳን ራሱን ከሽርክና ከኩፍር ተጽዕኖ መጠበቅ አለበት ተባባል እና ይሄ ግዴታ ነው ነገር ግን እንዲህ አይነት ካፊሮች የሚይዙበት ቦታ ራሱ ቢሆን ያኒ በለድ እስላም ባይሆን ራሱ ምን ይላል ካልሆነ ማለት اذا كان يمكنه اقامه دينه ማለት ነው ዲኑን በተግባር ያለንም ተጽዕኖ እንዲመፈጸም የሚችል ከሆነ ሂጅራ ማድረግ ሙስተሐብ ነው አለ ተግባባ ግዴታ አይሆንበትም ማለት ነው ያኒ ወደ በለድ الاسلام ሂጅራ ማድረጉ ሙስተሐብ ነው እንጂ ግዴታ አይሆንበትም ስለዚህ ነገሮችን በተለይ ደግሞ በቁርአን በሐዲስ ግልጽ በሆነ ቃል ያልተቋጩ ነገሮችን አስመልክቶ ከፍተኛ ጥንቃቄ ማድረግ ይግድ ነው ማለት ነው طيب ምን ቀጥሎ طبعا እዚህ ላይ ምን ያህል والهجرة فريضة على هذه الأمة من بلد الشرك إلى بلد الإسلام በዚህ ህዝበ ሙስሊም ላይ መሰደድ ግዴታ ነው ከሽርክ ሀገር ወደ ኢስላም ሀገር ማለት ነው ከሽርክ ሀገር ወደ ኢስላም ሀገር ነው ግን ይሄኛው ግዴታ የሚሆነው على القول الراجح ቅድም እንዳልኳችሁ ዲኑን መፈጸም መተግበር የማይችልበት ደረጃ ላይ ከደረሰ ነው ተግባባ ካልሆነስ ካልሆነ ሙስተሐብ ይሆናል ያኔ የሽርክ ሽርክ የተስፋፋበት ቦታ ቢሆንም ማለት ነው إلا إذا كان يخاف على نفسه يعني أن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 باقية إلى أن تقوم الساعة قالوا بهلا والدليل قوله تعالى إن الذين توفاهم الملائكة ظالمي أنفسهم قالوا فيما كنتم قالوا كنا مستضعفين في الأرض النزيا መላይካዎች ነፍሶቻቸውን የሚያወጡ ሰዎች የት ነበራችሁ ይላቸዋል ያኒ ظالمي انفسهم انزيا يموتوا كل سوتش معناتنا من لا يتخرجوا سواتهم يموتوا سوتش راحاتهم يبدلوا هونو ني زان ني غري موت يمدرسباتونا ملائكه يت نبراتو من است نبراتو يعني لمن يا الله هكا الفصماتو من دون عذواتو لسيقواتو تيقواتو قالوا قالوا كنا مستضعفين في الارض انيا بمدر لي دكاموش نبر دكاموش نبر يلالو قالوا الم تكن ارض الله واسعه يا الله مدر سفيا نبرتن فتهاجروا فيها በእሷ ውስጥ ሂጅራ አታደርጉም ነበር ከአንድ ቦታ ወደ ሌላ አትጓዙ ነበር ማለት ነው ቃል ፈኡላይከ መእዋሁም ጀሃነም ወሳአት መሲራ እነዚያ መመለሻቸው የከፋ ነው ወይም መቀመጫቸው የከፋ ነው የሚቆዩበት ቦታ ማለት ነው አፎን መቀመጫቸው ጀሃነም ነው ወሳአት መሲራ መመለሻቸውም የከፋ ነው ማለት ነው ኢላ ልሙስተضዓፊነ ምን ሪጃል ወኒሳኢ ወልዊልዳን በእውነት ሙስተضዓፍ የሆኑ ካልሆኑ በቀር የእውነት ሙስተضዓፍ ሆነው ከሰዎችም ይሁን በሽተኛ ስለሆነ ወይም ደግሞ መሄድ ስላልቻለ አማራጭ ስለጠፋው ወኒሳ ሴቶችም ወልዊልዳን ልጆችም ቢሆኑ ላ የስተጢዑነ ሒለተን ምንም ብልሃት ዘዴ የሌላቸው የማይችሉ ወላ የህተዱነ ሰቢላ መንገድንም የማይመሩ ለብቻቸው መሄድ የማይችሉ ከሆነ እነሱ ይለያል ቃል ፈኡላይከ ዓሳ አላሁ አን የዕፉወ ዐንሁም እነሱ አላህ ሊምራቸው የቀረበ ነውና ይቅር ሊላቸው የቀረበ ነውና በቁርአን ውስጥ ዓሳ የሚለው ከመጣ ሁልጊዜ ተሕቂቅን ያመለክታ ይላሉ የአላህን ተግባር አስመልክቶ ከሆነ ማለት ነው ወካነ አላሁ ገፉራ ረሒማ አላህ እጅግ አዛኝ እጅግ ሩህሩህና አፍወን እጅግ መሀሪና ይቅርባይና መሀሪ ነው ማለት ነው አፉ ማለት ይቅርባይ ነው ይቅር ማለት ወንጀልን መደበቅን ላያስከትል ይችላል ገፉር ሲባል ግን ወንጀል ከመደበቅ ጋር ነው ይቅርታው ይበልጥ አብለቅ ነው ማለት ነው እንደዚሁም ያ ዒባዲ الذين آمنوا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون እናንተ ያመናችሁ ባሮቼ ሆይ የኔ ምድር ሰፊ ነችና እኔም ብቻ አምልኩኝ ብሏል አላህ ነው سبب هذه الآية يعني سبب ورود هذه الآية البغوي عندما يقول قال البغوي أبو القاسم البغوي الشافعي المعروف من أئمة السنة من يلالو بتفسيرات جو بالمعنى مالتنا بالنص بيهنا بالمعنى سبب نزول هذه الآية في المسلمين الذين بمكة لم يهاجروا ከመካ ሂጅራ ያላደረጉ ሙስሊሞችን ተመልክቶ የወረደ አንቀጽ እንደሆነ ተናግረዋል ነው ተፍሲራቸው ላይ እሳቸው የተወሰኑ ተፍሲሮችን ጠቅሰው ሙቃትል ከልቢ እና ሌሎች እንዳሉት ነዘለት ፊ ضعفاء ሙስሊሚ መካ ምናም ብለው ተናግረዋል አኩል ሐል ቃሉን በዚህ መልኩ ባያሰፍሩትም ግን ይህንን የመሰለ መልእክት አስፈረዋል ነው ናዳሁም አላሁ ብስም ልኢማን ናዳሁም አላሁ ብስም ልኢማን ስለዚህ አይከፍሩ ማለት ነው ሂጅራ ያላደረገ ሰው ካፍር ነው አይባልም ተግባባል ለምን يا عبادي الذين آمنوا إن أرضي إن أرضي واسعة ስለዚህ እናንተ ያመናችሁ ባሮቼ ሆይ ሂጅራ አድርጉ ምድሬ ሰፊ ነችና ሲል ካፊር ቢሆን ኖሮ እንደዚህ አይባሉም ነበር ሂጅራ ባለማድረጋቸው ከእስላም አይወጡም ጥፋት ቢሰሩም ማለት ነው طيب ቅድም እንዳልኳችሁ ይህ ግዴታነቱ የሚያያዘው በራሱ ላይ አደጋን ከፈራ ማለት ከዲን አንጻር ማለት ነው ዲኑን መፈጸም የማይችልበት ደረጃ ከደረሰ እንደሆነ ተነጋግረናል እና አስለን የኢስላም ሀገር ባይሆን ራሱ በዛ ሀገር መኖሩ አይከለከልም ተጽዕኖ ከሌለበት ለምሳሌ መልእክተኛው አለይሂ ሰላቱ ወሰላም እሳቸውን ሳይሆን ያኒ ሰሃቦችን ወደ ሐበሻ እንዲሰደዱ አዘዋቸው አልነበር ሁለት ጊዜ ተሰደዋል አይደለም እንዴ طيب ሐበሻ በዛ ሰዓት የኢስላም ሀገር ነበር አልነበረም ማለት ነጃሺ ከዛ በኋላ ኢስላምን ተቀበሏል ግን የዛን ጊዜ አልተቀበለም የተቀበለም ጊዜ ራሱ ኢስላምን ይፋር አላደረገም ነጃሺ ኢስላሙን ደብቆ ነው የሞተው ለሰዎች ግልጽ አላደረገም ገባን ለዚህ ነው ያልተሰገደበት መልክተኛ የሰገዱበት እናም የሙስሊም አገር ካለመሆኑ ጋራ ግን እዛ ሄደው መኖር አልተከለከሉ እንዲያውም ነጻነት አገኙ ወደዚህ ሀበሻ ሀገር ሲመጡ ነጻነት አገኙ አይደለም ስለዚህ አንድ ሰው እምነቱን የሚፈጽምበት ነጻነት ያገኘበት ቦታ ላይ ካለ ሂጅራ ማድረጉ ግዴታ አይሆንበትም ማለት ነው ሌላ እሱን በተመለከተ በነፍስ ወከፍ የሚፈራው ፊትና ካለ ብቻ ነው ይሄ ሊከለከል ይገባል ማንም አሁን በብዛት አንድ የሚፈጠር ችግር አለ የሙስሊም ሀገሮች አንዳንድ የዱንያ ትምህርቶችን እንዲማሩ ሙስሊም ተማሪዎችን ወደ ካፊር ሀገራት ይልካሉ ይህ ግን የሚቻለው ዕለማዎች እንደተናገሩት በመስፈርቶች ነው መስፈርቶች ሲሟሉ ብቻ ነው አንደኛ ዲኑን የሚያውቅበት በቂ የሆነ አቂዳውን የሚረዳ በቂ የሆነ የእውቀት መጠን ሊኖረው ይገባል ያ ካልሆነ እዛ ሄደው ተአሱር ይሆናል ተአሱር ያኒ ተአሲር ያደርግበታል ማለት ነው ሁለተኛው ደግሞ ከሸሃዋት ታ አጸየፍ የሆኑ ወንጀሎችን ዚና እና የመሳሰሉትን እንዳይፈጽም የሚያግደው የኢማን ደረጃ ያስፈልገዋል። ምክንያቱም ሙስሊም ሀገሮች ላይ ያለው ሁኔታና ከፍር ሀገሮች ላይ ያለው ሁኔታ ይለያያል። እዛ ወንጀሎች የተመቻቹ ናቸው። ትባባል። ሌላው ደግሞ ይሄኛው ነገር ሀጃ ሊያስፈልገው ማለት የሀጃ ጉዳይ የሚያስነሳው ሊሆን ይገባል። ይሄን ትምህርት ሌላ ቦታ ያገኘዋል ወይም እዛ ሀገር ውስጥ ያገኘዋል ወይስ እዛ ብቻ የሚገኝ ነው? ይህን የሚሉበት ምክንያት ያው ካለው ተጨባጭ ሁኔታ አንጻር ነው ብዙ ጊዜ በእንዲህ አይነት ሁኔታ እዛ ሄደው ከዛ ሲመለሱ ያኔ ሌላ አይነት እምነት ይዘው ይመጡ አሉ ከዛ በኋላ ለዚህ ሁለት በዚህ መልኩ ያስተማሯቸውን ሁለት የሰሩላቸውን የሀገራቸውን ተጠያቂዎች የሚወቅሱ ዲናቸውንም የሚያጥላሉና የሚያንቆሽሹ ራሱ አሉ እና ከዛ አንጻር ለማዎች ይህን የተናገሩት ማለት ነው ያ ካልሆነ ግን ተጽዕኖ የማያድርበት ከሆነ የሙስሊም ሀገር ባይሆንም ከዛ ቦታ ተሰደህ ውጣ የሚለው በግዴታ መልኩ ሳይሆን በስትሕባብ ላይ ብቻ የተገደበ ይሆናል ማለት ነው قال والدليل على الهجرة من السنة قوله صلى الله عليه وسلم لا تنقطع الهجرة حتى تنقطع التوبة ولا تنقطع التوبة حتى تطلع الشمس من مغربها هجرة نسمكتها كسنة دقمون من أقرب عند دليل هجرة توبة أسكال تقوارت درس تقوارتم توبة هم يقوارت أدقمون ولا تنقطع التوبة حتى تطلع الشمس من مغربها ፀሐይ ከምዕራብ በኩል እስካልተወጣች ድረስ የተውባ ጊዜ አይገባደድም አንድ ሰው ወደ አላህ በንስሐ መመለስ የሚችለው ህይወቱ እስካለች ድረስ መቼም ነው ማለት ነው ማለት ራሱን በተመለከተ ህይወቱ ልክ ልትወጣ ስትል ተውባ ቢያደርግ አይቀበለውም አላህ كما جاء عند الترمذي وغيره من حديث ابن عمر لا يقبل الله توبة العبد حين يغرغر يعني غرغر راوسي قبا نفس شيء بنبال بسكت قاتامي توبة بيادر كاي هونم يزاني هلو نقر كاي بوالا هم لازم بتقل لو هلو نمتا ملكة تقمو صحي بمقرب بكل ستوتا بتقاراني ومالتنا يهيك عام ملكتنا ونا يزاني عام نيالو قدان لسو جيزيو الفو بطال مالتنا طيب هي آه، أحمد بن أبو داود نايرو تشاوروث تكرني حديثنا فلما استقر في المدينة أمر ببقية شرائع الإسلام مثل الزكاة والصوم والحج والأذان والجهاد والأمر بالمعروف والنهي عن المنكر وغير ذلك من شرائع الإسلام أخذ على هذا عشر سنين وتوفي صلاة الله وسلامه عليه ودينه باق وهذا دينه لا خير إلا دل الأمة عليه ولا شر إلا حذرها منه والخير الذي دلها عليه التوحيد وجميع ما يحبه الله ويرضاه والشر الذي حذرها منه الشرك وجميع ما يكره الله ويأباه بعثه الله إلى الناس كافة وافترض طاعته على جميع الثقلين الجن والإنس والدليل قوله تعالى قل يا أيها الناس إني رسول الله إليكم جميعا وكمل الله به الدين والدليل قوله تعالى اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فلما استقر بالمدينة أمر ببقية شرائع الإسلام مدينة وسط ወደ መዲና ተሰደው ከዛ እዛ ከረጉ በኋላ ኡሚረ ቢበቂየት ሸራዒ ልእስላም በተቀሩት ሸራዒ ልእስላም የኢስላም ህግጋት ታዘዙ ያንን እንዲፈጽሙና እንዲያስፈጽሙ ታዘዙ ማለት ነው مثل الصلاة مثل الزكاة والصوم والحج زكاة صوم حج والجهاد والآذان እናንተ ጋር والآذان والجهاد ነው መሰለኝ የሚለው ها ايوه እንደዚህ ነው طيب እና ይሄኛውም ተደንግጓል ነው የዛኔ ነው ከዛ በኋላ ነው የተደነገገው እንግዲህ አላህ አንድ ነገር የሚደነግገው ጊዜውን መርጦ ነው ዘመነ ተሽሪዕ ከሌላው ዘመን ይለያል እና አላህ Subhanahu Ta'ala አንዳንድ ነገሮችን ደንግጎ በኋላ ደግሞ በተወሰነ መልኩ ሊቀይራቸው ይችላል ሊጨምርባቸው ይችላል ቅደም ተከተላቸውንም ጨምሮ ጠብቆ ነው ያኔ የሚደነግልን ማለት ነው والامر بالمعروف والنهي عن المنكر በመልካም ማለት ከመጥፎ መከልከልም የዛኔ ተደነገገ الامر بالمعروف والنهي عن المنكر በፊትም በጥቅሉ ተደንግጓል ግን على وجه الخصوص የተደነገገው የዛኔ ነው ማለት ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም እሳቸው ካን ያእምሩ ቢልማዕሩፍ ወየንሃ ዐኒል ሙንከር አይደለም ግን ልዩነቱ ምንድን ነው ልዩነቱ የዛኔ የበላይ ሆኑ ሙስሊሞች ተግባባን ሙስሊሞች መዲና ከሄዱ በኋላ ፍርዱ የነሱ ሆነ ስለዚህ በመጥፎ ከመጥፎ ይከለክላሉ በጥሩ ያዛሉ መካስ እንደዛ አልነበር አቅምም አልነበራቸው ከሱ አንጻር ነው قال وغير ذلك من شرائع الإسلام ከዚህም ውጭ ያሉትን ሌሎች ሸሪዓዊ ህግጋትን አስመልክቶ እንዲፈጽሙ ታዘዙ أخذ على هذا عشر سنين ይህን ሲፈጽሙ አስር ዓመት ያህል ቆዩ ማለት ነው وتوفي صلى الله عليه وسلم ودينه باق ከዛ በኋላ መልእክተኛው عليه الصلاة والسلام ከ10 ዓመት በኋላ ሞቱ ማለት 13 ዓመት በመካ 10 ዓመት ደግሞ በመዲና አሳለፉ ማለት ነው። ይሄ ነው ብዙዎች እንዲታወቀው ትክክለኛ ታሪክ። አንዳንዶች ነገሩን ይቀለብሱታል። ግን 13 ዓመት የቆዩት መካ ነው። መዲና የቆዩት 10 ዓመት ብቻ ነው። ወዲኑሁ ባቂን ዲናቸው ቆይቷል። አላህ ይጠብቀዋል። ምክንያቱም የመጨረሻ ነብይ ናቸውና ከዚህ በኋላ ነብይ ስለማይላክ ዲኑ ከሌላው ጊዜ የበለጠ ተጠባቂ ይሆናል። ይባባል ዲኑ ከሌላው ጊዜ የበለጠ ተጠባቂ ይሆናል ማለት ነው ወሃዳ ዲኑሁ ይህ ነው የእሳቸው ዲን ይሄ የምናየው ኢስላም አሁን ዛሬ ያየ ነው ያስተማር ነው ወላ ኸይረ ኢላ ደለ ልኡመተ ዐለይህ ኸይር ሆኖ ያላመለከቱት ለህዝበ ሙስሊሙ ያላመለከቱት ነገር የለም ወላ ሸረ ኢላ ሐዘረሃ ምንሁ እንደዚሁም ሸርም ሆኖ ያላስጠነቅቁት የለም ምክንያቱም የነቢያት ኃላፊነት ሰፊ ነውና እሳቸውም አለ ሰላት ሰላም እንደተናገሩት ምሳሌ ሙስሊም ሐዲት ዓብድላህ ብን ዑምር إنه لم يكن نبي قبلي إلا كان حقا عليه أن يدل أمته على خير ما يعلمه لهم وينذرهم شر ما يعلمه لهم من يوم نبي ወደዚህ ምድር ሲላክ የሚያውቀውን ጥሩ ነገር ለህዝቦቹ እንዲያስተላልፍ እንዲያሳውቅና መጥፎንም ነገር እንደዚሁ እንዲያሳውቃቸው አላህ ግዴታ አድርጎበት ቢሆን እንጂ አልተላከም አሉ قال والخير الذي دلها عليه التوحيد وجميع ما يحبه الله ويرضاه እሳቸው ያመለከቱት ኸይር ነገር ተውሂድና አላህ የሚወደው እና ተወደው የሚቀበለው ነገር ሁሉ ነው እነዚህን ሁሉ ነገር መልክተኛው አመለክተዋል ማለት ነው የተውት ኸይር ነገር የለም ስለዚህ እሳቸው ላይ ኢስቲድራክ ማድረግ አይቻልም አዲስ ነገር ማምጣት አያስፈልገንም ኸይር የተባለ ሁሉ ሳያመለክቱ አልተውም ማለት ነው ኸይር ቢሆን ኖር ያመለክቱት ነበር والشر الذي حذر منه الشرك وجميع ما يكره الله ويأباه ያስጠነቅቁት ደግሞ ሰዎች እንዲርቁት ያስጠነቅቁት ሸር ደግሞ ሽርክና አላህ የሚጠላውና እምቢ የሚለው ነገር ሁሉ ነው ማለት ነው የማይቀበለው ቃል በዐተሁ ላሁ ለናሲ ካፋ ወደ ሁሉም ሰዎች ላካቸው ይሄ እንግዲህ ከሌሎች ነቢያት የሚለዩበት ነጥብ ነው ሰዎች ወደ ተወሰኑ ሰዎች ወይም ግለሰቦች ወይ ሀገር ነበር የሚላኩት ነቢያት እሳቸው ደግሞ ወደ ሁሉም ሰው ተላኩ ማለት ነው وافترض الله طاعته على جميع الثقلين من الجن والإنس أو على جميع الجن والإنس ነው አይደል ነገር የሚለው እናም እሳቸውን መታዘዝ ሁሉም ጅንና ኢንስ ላይ አላህ ግዴታ አድርጓል ጅንም ቢሆን ማለት ነው ስለዚህ የጅኖች ሩሱል ምን البشر ናቸው في الاصل መልእክተኛውም ዓለይሂ ሰላም ያው ጅኖችን ራሱ አስተምረዋል አይደል እንዴ ሱረቱል ጅን ላይ የወረደውን ታሪክ እናውቃለን እሳቸው ቁርአን ሲቀሩ ሰምተው ነው ከዛም በኋላ ኢብኑ መስዑድ ሐዲስ ላይ እንዳለው ምን እንደሚበሉ ምን እንደሚያደርጉ ሁሉ ጅኖች እየተጠየቋቸው መልስ ሰጥተዋቸዋል قال والدليل قوله تعالى قل يا أيها الناس إني رسول الله إليكم جميعا እናንተ ሰዎች ሆይ እኔ ወደ እናንተ ሁሉ የተላኩ መልእክተኛ ነኝ በላቸው ይላል። ስለዚህ የሁሉም መልእክተኛ ናቸው መልእክተኛ ዓለይሂ ሰላቱ ወሰላም። ወአክመለ አላሁ ለሁ ዲን ዲንን ደግሞ ወላላቸው። ወደሊሉ ቀውሉ ተዓላ አልየውመ አክመልቱ ለኩም ዲነኩም ዲነኩም ዛሬ ዲናችሁ ሞላሁላችሁ በል ሞላሁላችሁ ይላል አላህ ተዓላ። ዛሬ ዲናችሁን ሃይማኖታችሁን ሞላሁላችሁ። ይህ የወረደበት ቀን የአረፋ ቀን ነበር። ረሱል ሰለም ሐጅ ላይ ያሉ ጁምዓ ቀን ነው። የሁዶች እንደሚሉት ከማ ፊ ሰሒሕ ምን ሐዲስ ጣሪቅ ብን ሽሃብ ودا عمر بن الخطاب متنا إنكم تقرؤون آية في كتابكم لو نزلت علينا معشر اليهود لاتخذنا ذلك اليوم عيدا عند النانتا بصفات جميل تانبو تنقص ألا عند زيادة تنقص أنقص أن يازند بيورد نورو ينقص يورد بتنقل عند عيد هل إنا كبرنا برالو يهودوك يتن أنكس أنقص نالا عمر من ألوث اليوم أكملت لكم دينكم دينكم أميلا وأتمت عليكم نعمتي ورضيت لكم إسلام دينه ዛሬ ሃይማኖታችሁን ሞላሁላችሁ አትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ላይ ሙሉ ለሙሉ ዋልኩኝ ወረዲቱ ለኩም ልእስላመ ዲና በሃይማኖትም በኩል እስላምን ወደድኩላችሁ ስለዚህ እስላም ከአላህ ዘንድ የመጣ የተደነገገ ሃይማኖት ነው ፍልስፍና አይደለም ጠይብ ያንተ ፍልስፍና የምትወደው ፊሎሶፊ ምንድን ነው ሲባል እስላም እያለ ይመርጣል ይህ ትክክል አይደለም እስላም ፍልስፍና አይደለም ጠይብ ዲኑ ሙሉ ነው ማለት ነው የዚህ ዲን ሙሉነት የሚያጠራጥር አይደለም። በተለይ ደግሞ መልእክተኛ አለይሂ ከተላኩ በኋላ መልእክተኞች ከዚህ በፊት ይዘውት የመጡትን መልክት የማሟላ አዲስ ነገር ጨምረው ይዘው ነው የመጡት። እናም የተሟላ ነው ማለት ነው። ከዚህ በኋላ ይህ አንቀጽ ከወረደ በኋላ የተደነገጉን ነገሮች ቢኖሩ ዋናውን የእስላምን መሰረትና ጥቅል ይዘት የሚከተሉ ናቸው እንጂ አዳዲስ ተብለው ነገሮች ተብለው የሚሰየሙ ነገሮች አይደሉም። والدليل على موته صلى الله عليه وسلم قوله تعالى إنك ميت وإنهم ميتون ثم إنكم يوم القيامة عند ربكم تختصمون طيب قال والدليل على موته صلى الله عليه وسلم قوله تعالى إنك ميت وإنهم ميتون ساتشو وتوال كجفت لي أنا قرأ لنا نتقر إلا ما والدليل على موته ساتشو سو ناتشو نيموتالو نبي ناتشو بنبي ناتشو برسول ناتشو نولاتشو نكبراتشو ألن ከዛ ባለፈ ግን አይሞቱም ብለን ወይ ደግሞ ለአላህ ብቻ የሚገባ አምልኮን ለነሱ እየሰጠን ካላግባብ ከፍ አናደርጋቸው ማለት ነው። እሳቸውም አይወዱም ይሄን ነገር። ግን ይህ ሲባል ደግሞ ደረጃቸው መጠበቅ ግድ ነው። ተራ ሰው አይደሉም እሳቸው። ወደሊሉ ዐላ መውቲ የእሳቸው መሞትን የሚያረጋግጥ ነው መረጃ ቀውሉሁ ተዓላ ኢነከ መይቱን ወኢነሁም መይቱን። ይሄ በእርግጥ ኺላፍ ያለ ጉዳይ ሆነ አይደለም እሳቸው መሞታቸው። ተግባባ። ግን ያው ነገሩን ለማረጋገጥ ነው። አንዳንድ ሰዎች የሚያነሱትን ነገር በቀጥ በተዘዋዋሪ ለመምታት ፈልገው ነው። ኢነከ መይቱን አንተ ሟች ነህ ያኒ ትሞታለህ ማለት ነው ኢነከ መይቱን በዚህ መልኩ እስም ፋዒል ሲጠቀስ ይሄ ወደፊት እንደሚከተል የሚያሳይ ነገር ነው አይደለም طيب ወኢነሁም መይቱን እነሱም ደግሞ ሟቾች ናቸው ይሞታሉ ማለት ነው ثم إنكم يوم القيامة عند ربكم تختصمون ከዛ በኋላ እናንተ በቂያማ ቀን በጌታችሁ ዘንድ ትከራከራላችሁ መልእክተኛው መልእክቱን አድርሷል እነሱ ደግሞ ያው ያን ነገር አልተቀበሉ ማለት ነው አላህ ደግሞ በፍትህ ይዛና ይፈርዳል